السلام عليكم ورحمة الله وبركاته ድምጽ አለ ይሰማል مرحبا نجمر الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وزدنا علما يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الصيام رقم الحديث 563 عم اسمه توصل ساسو سنيو حديث قدر الله من الناس إن شاء الله من يقرأ المثنى فليتفضل مشكورا مشكوره بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن عائشة وأم سلامة رضي الله تعالى عنهما أن النبي صلى الله عليه وسلم كان يصبح ذنوبا من جماعة ثم يقتتل ويصوم متفق عليه وزاد مسلم في حديث أم سلمة ولا يقضي طيب የአሁኑ ሐዲስ ሐዲሱ አይሻ ወም ሰለማ አንድ ሰው ጾም እየጾመ እያለ ጀናባ ቢሆን ጾሙ አይበላሽም ከፈጀረ ሰዓት ጀምሮ ፀሐይ እስከሚገባ ባለው መካከል ከመብላት ከመጠጣት ባሻገር ገብረ ግብረ ስጋ ግንኙነት ሲያደርግ እንጂ እንዲሁ መንይ ቢወጣ ጾሙ እንደማይበላሽ ነው የሚነግረን وعن عائشة وأم سلمة رضي الله عنهما أن النبي صلى الله عليه وسلم كان يصبح جنبا من جماع ثم يغتسل ويصوم متفق عليه وزاد مسلم في حديث ام سلمة ولا يقضي ከአይሻና ከኡሙ ሰለማ ተዘገበ ስራቸውን አላህ ይወድላቸውና ነብዩ ሰለላሁ ዐለይሂ ወሰለም ካነ ይስቢሁ ጁኑባን ጀናባ ሆነው ያነጉ ነበረ ከምን ምንጅማ እንዲሁ በእንቅልፍ ልባቸው ሳይሆን በህልማቸው ሳይሆን በሐቂቃ ከባለቤታቸው ጋር በመገናኘት ማለት ምንጅማ ማለት ከዚያም ثم يغتسل ثم ምትለዋቃል መዘግየትን ታመለክታለች ከግንኙነት በኋላ ዘግይተው ቆይተው ከፈጀረ በኋላም ሊሆን ይችላል ይታጠባሉ ወየሱሙ ከዛም ጾማቸውን ይቀጥላሉ ጀናባ ሆነው ቢፈጅርባቸውም ከጀናባ መታጠብ ጾምን አያበላሽም ነው ዋናው ግንኙነቱ ግን ከመፈጀሩ በፊት ነው متفقون عليه ቡኻሪና ሙስሊም ወዛደ ሙስሊሙን ኢማሙ ሙስሊም ጨምረዋል ለብቻቸው በሐዲስ ኡም ሰለማ ኡም ሰለማ በዘገበችው ሐዲስ ነው ከአይሻ ሳይሆን ወላ يقضي ቀዷ አያወጡም ነበረ ሌሊት ላይ ባልና ሚስት ግንኙነት አድርገው ሳይታጠቡ ሰሁር በሉ ፈጀረ እንበል ከፈጀረ በኋላ ያው ለሶላት ፈጅር መታጠብ የግድ ነውና ታጥቦ ጾሙን መቀጠል ይቻላል የዛን ቀን ሳይታጠብ ፈጅሮብኛልና ቀዷን ማውጣት አለበኝ ብለው ቀዷን ማላወጡም ነው የሚያጠራጥረውም ቀዷ ስለነበረ ከፈራ መቼም የለም ቀዷ ነበር የሚያጠራጥረው እሱም እንደሌለ ወላ يقضي ካነ ይስቢሁ ጁኑበን ሚን ጂማ የሚለው ያነጉ ነበረ ይስቢሁ بمعنى يدخل في الصباح ማለት ነው ፈጅር ይፈጅርባቸው ነበር ማለት ነው ምን ሆኖ ጀናባ ሆኖ ከግንኙነት ሚን ጂማ بسبب አልጂማ አንድ ማለት ነው ስለዚህ በረመዳን ሌሊቱ ያው የተፈቀደ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይጠቀሙበት እንደነበር ነው የሚያሳየን እንደገና ወዲያው መታጠብ ግዴታ አይደለም ዘግየት ብሎ መታጠብ ይቻላል ጾም የሚያስር ሰውም ቢሆን ማለት ነው ይሄ እንግዲህ በረመዳንም ሆነ ከረመዳን ውጭ ማለት ነው ከረመዳን ውጭም ሆነ ከረመዳን እንደዙ ሳይታጠብ ከፈጀረበት ችግር የለውም ሰለፎችም ኸለፎችም በአጠቃላይ ኢጅማ አለበት ይበቃል ጾሙን አያበላሽም በሚል ማለት ነው ኢዳ ጃዘ ፊል ጀናበት ምን ጅማ ግንኙነት አድርገው የነበረው ጀናባ ሳይታጠቡ ሲፈጅርባቸው ጾማቸው ካልተበላሸ ያለ ግንኙነት በህልም የማይሆነው እንግዲያ ምን ችግር የለም ነው የሚያሳየው የሚጾመው ጾም ፈርድም ሆነ ሱናም ሆነ እንደዛው ችግር ያለው እዚህ ጋር አንድ ጥያቄ እናንሳ ግንኙነት እያደረጉ ፈጀረባቸው ወይም አዛን ተባለ እንበል ያው መቼም አዛን ከሰሙ መፈጀው ካረጋገጡ በኋላ ግፋ ይባላል ያው አቆም ነው አይደል ስለዚህ ቀዶ አለባቸው የለባቸውም من مذهب الإمام أحمد أن عليه القضاء والكفارة قضاء كفارة ما له ለምን ለምን ይመስላችኋል ሱብሃንአላህ ቀዷም አለባቸው ከፋራም አለባቸው የሚል መዝሐብ አለ ማውጣቱ ራሱ እንደ ይቆጠራል መምዘዙ ራሱ እንደ ግንኙነት ይቆጠራልና ያው መፈጀሩን ካረጋገጠ በኋላ ሲስበው ያው እንደተገናኘ ነውና ቀዷም አለ ከፋራም አለ አሉ የከበር ማይቻል ነው ይሄ አህመድ መዝሐብ ነው ወጅምሁር العلماء በርካታ ዑለማዎች ጅምሁሩ አብዛኛው ማለት ነው ከዚህ ከጅምሁሩ ዑለማ ውስጥ ሶስቱ የመዝሐብ ባለቤቶች አቡ ሐኒፋ ኢማሙ ማሊክና ኢማሙ ሻፊ የሚገኙበት ሲሆን በዚህ ሐሳብ ላይ አነ ነዝዓ ليس بجماع የገባውን ማውጣት ግንኙነት አይባልም እንደውም ማውጣት ዋጅብ ነው የሚሆንበትና ዋጅብ የሆነበት ነገር ነው የሰራው እንጂ ስተት አልሰራም ስለዚህ መጀመሪያ ላይ ሳይፈጅር ነው የገባው መፈጀር ሲያረጋግጥ ማውጣት የግድ ስለሆነ ዋጅብም ስለሆነ ቀዷም ከፋራም የለበትም ብለዋል የትኛውን ትመርጣላችሁ ያው የብዙዎች ነው የሚያዘው የብዙዎቹ ነው የሚያዘው አንድ ሰው እየበላ አፉ ላይ እንዲያስቀመጠ አዛን ተባለ ነበር ወይ መፈጅር አረጋገጠ ያውጣው ነው ረስቶ በላ አፉ ላይ ያለ ነው ያውጣው ነው ነው ማውጣት የግድ ነው ከዛ በኋላ ቀዳም ከፈረም የለበትም ያኛው ግን ትንሽ ከበድ ያለ ነው እንደዚሁ አሁን እዚህ ጋር ሴቶች ብዙ ጊዜ የምታነሱ ጥያቄ አለና የጀናባው ጉዳይ ሲነሳ የእናንተም ጥያቄ በዛው አብሮ ይመለሳል ከወራባ ጸርታል ሴትየዋ ከመፈጀሩ በፊት ሳትታጠብ ግን ፈጀረባት ጾም መነያት ትችላለች ነው ጾሙን መነያትና መቀጠል ትችላለች ከፈጀረ በኋላ ታጥባ ሶላቷንም ትስገድ ጾሙንም ትቀጥል ነው ኒፋሳም እንደዛው ነው ሌላው የነብዩ አለይሂ ሰላቱ ወሰለም ሚስቶች ሁሉችም ለኡማው ያበረከቱት ነገር ብዙ ነገር አለ ይሄው ከባለቤታቸው ጋር ግንኙነት አድርገው ፈጅሮባቸው ጾሙን ቀጥለዋል እያሉ የሚያወሩልን መስናቸው እነርሱ ባያወሩልን ማን ያወራልን ነበር ይሄን ማን ይነግረን ነበር እዛ አካባቢ ድርሽ የሚል ሰው የለም ያለነሱ ስለዚህ ይሄን ማምጣታቸው ጀዛሁነላሁ ኸይራ ነው ምንለው ጀዛውን ይክፈላቸው ሌላው ላስየመል አህካም ብዙ ብያኔዎችን ነው የነብዩ አለይሂ ሰላቱ ወሰለም ባለቤቶች ወደኛ ያደረሱልን ብዙ ነው ይሄ ብቻ አይደለም በርካታ ነገሮችን እንዳደረሱ ይነገራል جزاهم الله خيرا كتره وعن عائشة وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم قال من مات وعليه صيام صام عنه وليه متفق عليه وعن عائشة رضي الله عنها أن النبي صلى الله عليه وسلم قال من مات وعليه صيام صام عنه وليه متفق عليه አሁንም አይሻ ናቸው ስራቸውን አላህ ይወድላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል ነው መማተ የሞተ ሰው وعليه በርሱ ላይ ሲያሙን ጾም ያለበት ጾም ያለበት የሞተ ሰው ቀዳውን ሳይመልስ ማለት ነው ሷማ አንሁ ወልዩሁ ሰውየው ከሞተ የወጀበበት ማለት ነው ቤተሰቡ ዘመድ ያዝማዱ ይጹምለት متفقون عليه البخاري ومسلم ولي ወልይ ማለት የሚቀጥለው እንደማለት ነው ወልየ ሸአ የሊህ ዊላየተን ይባላል ዊላየተን ወላየተን ማለ ያው ቀጣይ ማለት ነው ثم من يلي ثم من يلي ወልየ ቀጠለ እንደማለት ነው ያው ዝሮ ዝሮ ለዘመድ አባቱ ወንድሙ እያለ ይቀጥላል ዝምድናው ከሱ የሚቀጥለው ቅርብ ዘመዱ ለማለት ነው ሴትን ሊድራት የሚችለው ቤተሰብ ወልይ ይባላል ወልይ ያላቶ ይባላል ያው የሷ ቤተሰብ የሆነ ቅርብ ዘመድ ማለት ነው ብዙ ሲሆኑ አውሊያ ይባላሉ እና አንድ ሰው ጾም ወጅቦበት ነው አሁን ሳይወጅበት አይደለም ወጅቦበት ቀዳውን ሳያወጣ የሞተ ሰው ለምሳሌ ረመዷን በሽተኛ ሆኖ ሳይጾመው አለፈ ረመዷን ሸዋል ላይ ከረመዷን በኋላ ሐይ ሆነ 30 ቀን ጤናማ ሆኖ መጾም የሚችልበት ደረጃ ደርሷል ግን አልጾምም ሰውየው ዝማከል ላይ ዙልቀዳ ላይ ሞተ ነበር ረመዳን ይወጅበታል ለምን በእለቱ በሽተኛ ነው አይወጅበት ነበር ከረመዳን በኋላ የሚጾምበት ሰዓትም ጊዜም አግኝቷል ኃይልም ነበረ ሰው ለመጾም ግን ነገ ዛሬ ያለ ሳይጾሙ ሞተ ቀዱ አለበት ስለዚህ ማን ይጾምለት ቤተሰቡ ካልሞተስ አልሞተም ቀዷም አለበት ዘመዶች ሊያጻጽሙት ፈለጉ ይችላሉ ሰውየው ካልሞተ ሊጾሙለት አይችሉም አንዳንድ ኢባዳዎች በራሱ በሰውየው ላይ ብቻ ነው ዋጅብ የሚሆኑት እሱ ሲጠፋ ብቻ የሚተኩ ዘመዶች ይኖራሉ ሶላት ለምሳሌ በህይወት እያለም ራሱ መጾም ያለ መስገድ ያለበት ከሞተም በኋላ ቀዶ አይወጣ እንትና አይሰገድም ይሰገድበታል እንጂ ረሳው የሱ ሶላት ያለፈው ሶላት አይሰገድም እዳ ከሆነ ግን ይያለም መክፈል ይቻላል ጎበዝ ካለ ከፍላለሁ የሚል እያለም ቤተሰቡ መክፈል ይቻላል ከሞተም በኋላ ይቻላል እኒህ ለይቶ ማወቅ ያስፈልጋል አንዳንድ እህቶች ያው ዝነታቸው ለመግለጽ ይመስለኛል እናቴ ትንሽ አማታል ቀዷ መውጣትም አትችልም ብጾምላት ማለት እንጠይቁ ሰዎች አሉ በህይወት እያለ ሰውየው አይጾምለትም ጾሙ ቢያስቸግረውም አንድ ያወጀበትም በሽታው ካለቀቅ አይወጅባቸው ማሰብ በሽታው ሲለቅ ብቻ ይወጅባቸው በሽታ ሳይለቃቸው ከሞቱ የለባቸው ዘመድ ማይጾምላቸውም እነሱም መጾም ነበርባቸው የሚባል የለም መጾሚያ ጊዜና ሰዓት አግኝተው ችግሮች ተቀርፈውላቸው ሳይጾሙት ካሳለፉ ወጅብባቸዋል ግን አልጾሙትም ቤተሰብ ይጾምላቸዋል ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም ጾም ያለበት ያሉት እንጂ ሳይጾም የሞተ ሰው አይደለም ጾም ወጅቦበት ሳይጾም የሞተን ሰው ቤተሰቦቹ ይጾምለት አድዩን التي على الميت يجب قضاؤها በሟች ላይ ያለ እዳ ይከፈልለታል መክፈል ዋጅብ ነው ያ እዳው የአላህ እዳ ይሁን ጾምን ይመስል የምስኪኖችም እዳ ይሁን ዘካን ይመስል ያው ዘካት ጾም የሚባል ያው የአላህ ናቸው የሰውም ቢሆን እዳ ነገር ብር ካለበት ማለት ነው እና ማንኛው ቤተሰብ ነው የሚጾምለት ከተባለው ወራሾቹ ሊወርሱት የሚችሉት ሁሉ ቤተሰቦች ይጾሙለታል ያው የነያ ማለት ነው ሐቀል ብር የሚወጅበት ማለት ነው ከሞተ ሰው ላይ ቀዷ ማን ነው ጾምን ቀዷ ማውጣት ግዴታ መሆኑን የሚያሳየው ጾም እያለበት የሞተ ነው ያሉት ነው የያዘው ነዝር ሊሆን ይችላል ረመዳን ነገር ሊሆንም ይችላል ጾሙ ማለት ነው ሰውየው ሲሞት ሊወርሱ የሚችሉ ሰዎች ቢጾሙለት ያው ቅድሚያ እነሱ ነው የሚሰጠው ከዛም ውጭ ያለ ሰው ጾማለሁ ካለ ቀጥሉ باب الصوم تطوعا وما نهي عن صومه عن صومه عن أبي قتادة الأنصاري رضي الله تعالى عنه أن الرسول الله صلى الله عليه وسلم سئل عن صوم يوم العرفة قال يكفر السنة المادية والباقية وسئل عن صوم يوم العاشرة عشورة فقال يكفر السنة المادية وسئل عن صوم يوم يوم الاثنين فقال ذلك يوم ولدت فيه وبعثت وأنزل علي فيه رواه مسلم طيب እዳ ያለበት የሞተ ሰው እዳው ይከፈላል ያው ጾም ነገር ኢባዳ ነገር ማለት ነው ይወጥ ይከፈልለታል አይከፈለትም ሶስት ቀውል ያለው ዑለማዎች ዘንድ አንዳንዶቹ ጾም ያለበት የሞተ ሰው ጭራሹን ቀዷ አይወጣለትም ረመዳንም ሆነ ነዝርም ሆነ በጭራሽ ቀዷ አይወጣም የሚሉ ሰዎች አሉ ይሄንን ሶስት መዛቦች ይዘው ተጓዙ ነው የሚደግሙት ሁለተኛው ደግሞ ነዝር ከሆነ ይጾምለታል መጀመሪያው በሸሪዓ የጸደቀ እንደ ረመዳን ያለ ከሆነ አይዝ የሚል አለ ይሄ ኢማም አህመድ መዛብ ነው ሶስተኛው አንድ ሰው ነዝርም ሆነ ግዴታ የተደረገ ጾም ረመዳን ይመስል እያለበት ከሞተ ቤተሰብ ይጾምለታል ይጾምለታል ይላል ይሄ አህለ ሐዲስ አሁን የቀራነው ሐዲስም የሚያመለክተው ይሄንን ነው ብዙዎችም ይሄን ደግፈው ሄደዋል ትክክለኛውም ይሄ ነው ጾም እያለበት የሞተ ሰው ይጾምለታል ቤተሰቦች መጾም አለባቸው የሚለው ሐዲስ ግልጽ የሆነ ሷሪ ነገር ስለሆነ መጾም ይቻላል ነው ባይሆን የማይቻሉ ነገሮች አሉ ብለናል እንደ ሶላት ያለ ነገር የሰው ልጅ ነፍስ ያልመጣበት ነገር ላይ የምንሰራው ነገር የለንም طيب ቀጥሎ ደግሞ ስለ ትርፍ ጾም ነው የሚነግረን ባቡ ጾም ተጠውዒ ማለት ትርፍ ጾም ማለት ነው እንደገና ወማኑሄ አንጾምህ መጾሙ የተከለከሉ ቀኖችም አሉና እነሱንም ይነግረናል ነው ተጠውዕ ማለት ሶላት ላይም ሆነ ጾም ላይም ሆነ ዘካም ላይ ሸሪዓው ያላስገደደን ብንሰራው ግን አጅራችንን የአጅራችንን ካፒታል ሊያበዛልን የሚችል ነገር ማለት ነው فمن تطوع خيرا فهو خير له ነው የሚለው አላህ Subhanahu Wa Ta'ala ከተጣለበት ግዴታ በላይ ጨምሮ የከፈለ ሰው ለርሱ የተሻለ ነው خير የሚለው ነገር اسم جامع لكل امر نافع የሚጠቅም ነገር ሁሉ የሚያካትት ነው ولا يزال عبد يتقرب الي بالنوافل እንዳሉት حتى احبه እንዳሉት ባህር ሰቁስ ማለት ነው خير ነገር በጨመረ ቁጥር አጅራችን እየጨመረ ወደ አላህ ያለን ቀረቤታ እየጨመረ እንደሚሄድ ነው የተነገረውና ተጠውዕ ማለት ትርፍ ጾም ትርፍ ሶላት ትርፍ ሐጅ ትርፍ ዘካ ማውጣት ከሚጠበቅብን በላይ ማለት ነው ተጠውዕ ይባላል ነፍልም ይባላል ያው ጭማሬ ማለት ነፍል ማለት ነው عن ابي قتاده الانصاري رضي الله عنه ان رسول الله صلى الله عليه وسلم سئل عن صوم يوم عرفه فقال يكفر السنه الماضيه والباقيه وسئل عن صوم يوم عاشوراء فقال يكفر السنه الماضيه وسئل عن صوم يوم الاثنين فقال ذلك يوم ولدت فيه وبعثت فيه وانزل علي فيه رواه مسلم አቡ ቀታሪት አንሳሪ ታዋቂ ሱሐቢ ናቸው ስራቸውን አላህ ይወድላቸውና ነብዩ ሰለላሁ ዐለይሂ ወሰለም ሱኢላ ተጠየቁ አን ሶሚ የውሚ አረፋ የአረፋን ቀን ስለመጾም ስንተኛው ቀን ነው አረፋ የሚባለው በአገር ቤት መካረፋ ምንለው ማለት ነው ዙልሂጃ ዘጠነኛው ቀን ብዙዎቹ አስረኛው የሚመስላቸው ሰዎች አሉ አረፋ ማለት አረፋ የሚዋልበት ማለት ነው የኢድ ቀንማ ሙዝደሊፋ አድረን መተናል እየመጣን ያለ ወደ ሚና ጠጠር ምንረውርበት ነው ሙዝደሊፋ ምን ሄዶ ደግሞ ፀሐይ ሳገባ ነው ደግሞ ዘጠነኛው ፀሐይ ሳገባ አስረኛው ሳይገባ ነው ከአረፋ የምንለቀው ስለዚህ ጾም የውም አረፋ ማለት አረፋ ሐጃጆች የሚውሉበት ቀን ማለት ነው መካ አረፋ ነው እዛ ነው የመካዎች አረፋ ዛሬ ነው እኛ ተረበሽ አረፋ ነው ዒድ ስለሆነ መካ አረፋ ነው የመኮች አረፋ ማለታችን ነው የመካ ስንል ደግሞ ሐጃጅ ማለታችን ነው ስለዚህ አረፋ ዘጠነኛው ቀን ነው አስረኛው ቀንማ መጾሙ حرام ነው እንኳን አጅል ያስገኝ فقال الناس ጠይቋቸው ምን አሉ يكفر السنه الماضيه والباقيه ያለፈውን አንድ አመት ቀሪው ወደፊት አንድ አመት ወንጀል ያስምራል ልትጾሙት የሚገባ ትርፍ ጾም ነው ባይሆን ዋጅብ አይደለም ወሲለ አን ሶሚ የውሚ አሹራ የአሹራ ቀን መጾም ይሄ ደግሞ ስንተኛ ቀን ነው ከሙሐረም አሹራ ማለት ትክክለኛው አስረኛው ቀናት ስሙ ራሱ ይሰጣቸው አያችሁ አሹራ የሚለው ምን العاشر የተወሰደ ነው አስረኛ ማለት ነው ባይሆን አሹራ ሲባል የዙልሂጃም ሆነ ሙሐረም ሆነ ሁሉም አሹራ አስረኛ ማለት ነበር ግን አሹራ የታወቀ ስለሆነ ምን ሙሐረም ነው ከሙሐረም ጨረቃ አስረኛው ማለታችን ነው እና ስለሱም ጾም ሲጠይቋቸው فقال يكفر ያብሳል ይሰርዛል አሰነተ الماضيه ያለፈን የአንድ አመት ወንጀል ያሳብሳል አሉ وسئل عن صوم يوم الاثنين ስለሰኞ ስለሰኞ ቀን መጾም ተጠይቀው ያው እንደሚቻል ገለጹና ተጨማሪ ትርጉም ተጨማሪ ሰኞ ቀን ተወልጄበታለሁ ሰኞ ቀን የተወለድኩት አሉ እ የተላኩትም ሰኞ ቀን ነው አሉ እ ቁርአን የወረደብኝ ቀንም ነው አሉ ሂጅራ የሚያደርጉበት ቀን ነው ብዙ ጸጋዎችን ወይም ብዙ ጉዳዩ ክስተቶችን ያገኙ ሰኞ ቀን ነው شكرا لله عز وجل ነው ሰኞ ቀን ስራዎች ወደ ላይ እንደሚያደርጉም ገልጸዋል በመጾም ወንጀል ያሳብሳል ብለናል እንደዚሁ ያረፋ ቀን ትልቅ ደረጃ ያለው ነው በነገራችን አፍዶሉ ሲያሚ ተጠው ያረፋ ቀን ባብ ይጅማል ብለናል ሲያሙ ሙስተሐቡ لغير الحج ባይሆን የሚወደደው ሐጅ ላይ ላልዋለ ሰው ነው ላይ ለዋለ ሰው እንዳይደክም አለመጾም ነው የሚመረጠው አረፋ ለሚውል ሰው ለሚውል ሰው አቡ ሁረይራ ባሳለፉት ሐዲስ ነሃ ነብዩ ሰለላሁ ዐለይሂ ወሰለም አንሶም የውም ያረፈተ ቢአረፈተ ብለዋል ያው ከራህን ይጠላል ማለት ያው ለሚደክም ሰው ነው ሌላው የአሹራ ጾምም ትልቅ ደረጃ ያለው ጾም ነው መነሻው ነብዩላህ ሙሳ ነፃ ወጡበት እና ወገናቸው የተፈረቀበትና ወገኖቹም እንደዚሁ የሰጠሙበት ቀን መሆኑን ይነገርለታል እዚህ ረመዳንም ሆነ ተጠውማን ነው ያረፋ ጾምም ሆነ የአሹራ ጾም ወንጀል ያሳብሳል ስንል ከባይሩን አይደለም እንተጅተኒቡ ከባይረ ማቱናሁን አንሁ ንከፍራ ሰያትኩም ትልልቁ ወንጀል ስንቆጠብ ትንሽ ይማርልናል ትንንሹን በውዶም በሰላቱም በጁማ እስከ ጁማ ረመዳን እስከ ረመዳን አረፋው ምኑ የተደሳ ሁሉም ወንጀል ያሳብሳል ማለት ትንንሹን ወንጀል ማለት ነው ሌላው ነብዩ አለይሂ ሰላቱ ወሰለም ወንጀላቸው የተማረ ነው ሊያፍረ ለከላማ ተቀደም ዘንድካ ወማ የሳቸው ለሳቸው ምን ያደርግላቸዋል የሚል ነገር ለሚያኑ ሰዎች ወንጀል ባይገኝ ደረጃቸውን ከፍ ያደርገዋል ተብሏል የሚያብስልን ወንጀል ከጠፋ የምንሰግደው የምንሰግደው ሶላት የምንጾመው ጾም ደረጃችን ከፍ ያደርግልናል የሚታበስ ወንጀል ካለ ያብስልናል ማለት ነው ተወረዱ الأعمال كل اثنين وخميس من حدث هذا ሰኞ ቀንና ሐሙስ ቀን ስራዎች ወደ አላህ ያርጋሉ እና ሰኞ ቀን የሚጾምበት ሐሙስ ቀን የሚጾምበት فاحب ان يرد عمل وانا صائم የሥራ መዝገቤ ጾመኛ ሆኜ እንዲዘልቅልኝ ስለምፈልግ ነው ብለዋል ለሞሪል መረጃ አድርገው በአመት አንድ ጊዜ ያከብሩልናል ሳቸው ሰኞን በየሳምንቱ ሰኞን ይጾሙት ነበር ነው አንደኛ አከበሩት በጾም ነው እንደሳቸው መጾም ቢሆን እትባ ነው መከተል ነው የሚሆነው በአመት አይደለም በየሳምንቱ ነው ደግሞ በመጾም እንጂ አላከበሩትም አክብረውታል እናከብረዋለን የተወለዱበት ቀን ነው ብለዋል ቢባል እንኳ ከኛ የሚጠበቀው እሳቸው እንዲያከበሩት ማክበር ነው እንጂ እኛ በምንፈልገው መጨፈር መቃም አይደለም ከቶም ምግብ አዘጋጅተው ሲመገቡ መዋል ነው እነሱ የሚያደርጉት የእሳቸውን ተቃራኒ ነው እየሰሩ ያሉት እንጂ የእሳቸውን ሱና እየሰሩ አይደለም ያሉት ነው እኛ የታዘዝነው በኢትባዕ ነው ወለኩም ፊ ረሱልላህ الله ሐሰና ነው የሰሯትን መስራት ነው ወይ ደግሞ ለመስራት ሳቸው የማይመቻቸው ወይም ደግሞ ሌላ ምክንያት የሚከለክላቸው ካለ እኛ እንድንሰራው ያዛሉ ለኛ ያስተምራሉ ሰሃባ ያስተምራሉ ያ ቢሆን ችግር አልነበረው طيب وعن ابي ايوب الانصاري رضي الله تعالى عنه ان رسول الله ان رسول الله صلى الله عليه وسلم قال من صام رمضان ثم اتبعه ست ستا ستا من الشوال كان كان كصائم الدهر رواه المسلم وعن ابي ايوب الانصاري رضي الله عنه انه قال قال رسول الله صلى الله عليه وسلم من صام رمضان ثم اتبعه ستا من شوال كان كصيام الدهر رواه مسلم ابو ايوب الانصاري تواجه صحابي ነብዩ አለይሂ ሰላቱ ወሰላም ከሂጅራ እንደሄዱ ቤቱ ያሳረፋቸው ሰውዬ ነው ቤቱን ለቆ ለሳቸው እንዲቀመጡ ያደረጋቸው ሰሃቢ ነው ምን አለ ነብዩ አለይሂ ሰላቱ ወሰላም የሚቀጥለውን ተናግረዋል አለ من صام رمضان رمضانን የጾመ ሰው በደንብ ያዙልኝ ረመዷንን የጾመ ማለት ጨርሶ ማለት ነው ሙሉ ረመዷንን ግማሽ የጾመ ሰው ረመዷን ጾም አይባልም መንሳመ ረመዷን ረመዷንን የጾመ ሰው ከዚያ ثم ያስከተለው ማን ረመዷን ሲተን ስድስትን ቀን ሚን ሸዋል ከሸዋል ጨረጋ ስድስት ቀን በተከታታይ የሚጾማቸው አፈናጥሮ የሚጾማቸው አራርቆ የሚጾማቸው ስድስት ቀን ሸዋል ላይ ይጫ የደመረባቸው ካነ ከሲያም ይደህር ካነ ሆነ ከሲያም ይደህሪ አመቱን ጾመ ይታሰብለታል አሉ ሰላሳ ሲባዛ በአስር ስንት ነው ሁለት ረመዳንን መጾማችን እንደ 10 ወር ይወሰዳል አንድ ባስፋ ታስቦ 10 ወር እንደጾምን ነው ስድስቷ ቀን ደግሞ ሁለት ወር 60 ቀን ማለት ነው 60 ቀን እንደጾመ ሲደምር አመቱን 12 ወር እንደጾመ ይታሰብለታል ማለት ነው ስለዚህ አመት እንደመጾም ነው ማለት የአመቱን ቀን እንደጾም የታሰባል አጅሩ ቀኑ በስቶለታል ለማለት ነው አንዳንዶቹ ስድስት ወር መጾም ክልክል ነው የሚሉ አሉ ለምን ስሏቸው ከሲያም ይደህር ብለውታል አመቱን መጾም ይቻላል አይቻልም አይቻልም ከልከል ነው ሙሉን አመቱን በሙሉ መጾም ክልክል ነው ስለዚህ እንደዛ ከመሰሉት መጾም አይቻልም ማለት ነው ብለው የተሸጋገሩ ሰዎች አሉ ሷሂሙ ቀውል ግን ረመዳንን ጾሞ ስድስት ያስከተለ ሰው ከሸዋል አመቱን እንደጾም የታሰብለታል አጅር አለው ትልቅ ከፍተኛ አጅር አለው ለማለት የፈለጉት ስለዚህ አንዳንድ እህቶቻችን በወራባ ምክንያት ረመዳን ሳይጨርሱ ይቀራሉ አንዳንድ ወንድሞቻችን በመምክንያት ሳይጨርሱ ስድስት ሸዋል ላይ እንዳያመልጠን ቀኑን ለመጠቀም ቀድመን ስድስቱን ብንጾምሳ ከዛ ቀዳሽን ብናወጣ የሚሉ ሰዎች አሉ ይቻላል አይቻልም ከሆነ ይቻላል ችግር የለውም ግን ይሄን አጅር ለማግኘት ረመዳንን ጾሞ ስድስቱን ቀን ከሸዋል የጾመ ሰው አመት እንደጾመ ታሰብለታል አጅር አለው የሚለውን አጅር የሚያገኘው መቼ ነው ቅድሚያ ረመዳን ስታጠናቅቆ ነው ቅድሚያ ረመዳን አጠናቅቆ ወደ ስድስት ሰው ጾም ሲገባ ነው እንጂ ረመዳን ሳይጾም ስድስት ሰው ቢጾመው መንሷም ረመዳን ከሚለው ጋር ይጋጫል ነው መብቃት ሌላ የኔ የሰራ የኔ ይሄን አለው መባሉ ደግሞ ሌላ ጉዳይ ነው አንደኛ ደረጃ የወጣ ሰው ሽልማት አለው ተባለ የማል ማለት ከአንድ በላይ የወጣው ሰው ወርቁ አልማት አይደለም ግን ያ ሽልማት ያገኛል ይሄም አሁን ረመዳን አጠናቆ ስድስት ቀን ደግሞ ከሸዋል የጾመ ሰው ሽልማት አለው ነው ሽልማቱ አመት እንደጾመ ታሰብልታል ሂሳብ ስሌት ላይ ማለት ነው رواه ሙስሊም ስለዚህ ሐዲስ ከሸዋ ስድስት ቀን መጾም መወደዱን እንጂ መጠላቱን አይደለም የሚያመለክተው ነው ሰለፎችም ኸለፎችም ጅምሁሩ ዑለማ የተቀበሉት ነው ومنهم الائمه الثلاثه ابو حنيفه والشافعي واحمد امام مالك من بلونه اما مالك فيرى كراهه صيامها سدس ومصوم يتلال ብለዋል ኢማም مالك የሚባል نجر አለ እዚህም እያለ ነው ለምንድን ነው የጠሉት እሳቸው የሐዲስ መሰለ እያለ መጾሙን ለምን ጠሉ ከተባለ لئلا يظن العامه وجوبها ተዘውትሮ ሁልጊዜ ስድስት ስድስቶ ሲጾም እሷንም መጾም ዋጅብ ነው ብሎ ተራው ሰው ይረዳና ረመዳን ላይ ሊጨምርብን ይችላል ከረመዳን ጋር ተያያዥነት ስላላት አያይዞ ዋጅብ አድርጎ ሊረዳብን ይችላል በሚል ነው ይላል ወላኪን ይሄ ምክንያታቸው በቂ ምክንያት አይደለም ግልጽ የሆነውን ሐዲስ መቀረን አንችልም ሌሎቹ ይህ አይደለም ምክንያቱ ከራህ ነው ያሉበት ኢማሙ ማሊክ ይሄ በቂ ምክንያት አይደለም ሌላ ነው አሉ ምንድነው ስሏቸው ይሄ ሐዲስ አልደረሳቸውም ማለት ነው من صام رمضان ثم اتبعه ستة من شوال የሚለው ሐዲስ አልደረሳቸውም ማለት ነው የሚሻለው ስላልደረሳቸው ይጠለላሉ ቢደርሳቸው ኑሮ ولو بلغه لقال به بمعنى لقبله على عين والراس ማለት ነው ይቀበሉት ነበር እንጂ አይተውትም ነበር ነው ሌላው ስድስት ወን ጾም የስድስት ወን ጾም አከታትለን መጾም እንችላለን ከኢድ በኋላ ስድስቱን ቀን አፈናጥረን አራርቀን መጾምም ይቻላል ባይሆን ስድስቱ ቀኖች እሸዋል ጨረቃ ላይ መሆን አለባቸው طيب እሸዋል ጨረቃ ላይ ካልሆነ ይሄ አጅር አይገኝም የሚያሳየው فرمضان بعشرة أشهر وستة الأيام عن شهرين فذلك سنة كاملة طيب ከዒድ በኋላ ቀጥታ ቀጥሎ መጾሙ ይወደዳል ለዑለማዎች ለምን ቢሏቸው من صام رمضان ثم اتبعه ستا ስላሉ አትባ የሚለውን ቃል ለመጠበቅ ዒድን ብቻ መጾም ከከለ ተነግሮናል ከዛ በኋላ አስከትሎ መጾሙ ይወደዳል ማለት ነው አሉ ከረመዳን በኋላ ስድስት መጾም ከዙህር ሶላት በኋላ ሁለት ረካ ወይም አራት ረካ ከመግሪብ በኋላ ሁለት ረካ ከኢሻ በኋላ ሁለት ረካ እንደሚባሉ ሱናዎች እንደዛ የሚታይ ነው አሉ ማንኛውም ፈርድ ነገር ተከታይ ነገር ይፈልጋልና ነው ደረጃው ያስነግሯል طيب ቀጥሉ وعن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم ما من عبد يصوم يوما في سبيل الله ኢላ በዐደ ላሁ ቢዛሊከ ልየውሚ አን ወጅሂ ናረ ሰብዒነ ኸሪፈ ሙተፈቁን ዐለይህ ወለብሱ ሙስሊም ጠይብ ከዚሁ ከስድስቱ ሳንወጣ ኢድን እንደዋል ቀጥሎ መጾሙ ይወደዳል ብለዋል ነገር ግን በቀጣው ሳምንት ደግሞ በኢዱ ሳምንት ትንሿ ኢድ የምትባል ነገር አለች በአንዳንዶች ትልቅ አይድ ሳያረጉትም አይቀሩም ትንሽ አይድ ይባላል በአንዳንድ ቦታ ደግሞ ያው የስድስት ሰው መውሊድ እየተባለ መውሊድ ደግሞ ራስ ችሎ የሚያወጡላትም አሉ አልአይሃል ዒድ ብሎ መሰየሙ አይቻልም አንዳንዶቹ ዒድ አልአብራር የሚሉትም አሉ የስድስቱን ዒድ ዒድ አልአብራር የሚሉ ሰዎች አሉ ወላ يجوز اعتقاده ዒድን ዒድ አድርጎ ማሰብ ጭራሽ የማይፈቀድ ነገር ነው ምክንያቱም فانه ليس بعيد اجماع በኢጅማዕ ዒድ አይደለም የስድስቱ የዒድ መፈክርም አይሰጠውም እንኳን አደረሳችሁ ማም የሚባል ነገር ደስታ የሚገለጽበት ቀንም አይደለም ለዚያም ነው ማከታተሩ ይወደዳል ቢሉም አራርቆ መጾም ይቻላል የተባለው ይሄ ነገር እንዳይመጣ ነው وعن ابي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم ما من عبد يصوم يوما في سبيل الله الا باعد الله بذلك اليوم عن وجهه النار 70 خريفا متفق عليه واللفظ لمسلم طيب ምን ማለት ነው አቡ ሰይድ ኹድራቸው የዘገቡ ስራቸውን አላህ ይወደላቸውና ነብዩ ሰለላሁ ዐለይሂ ወሰለም ይቀጥሉን ተናግረዋል አሉ ማ ሚን አብድን ከባሪያ አይኖርም ወንድም ሆነ ሴት የሱሙ የውመን አንድን ቀን የሚጾም في سبيل الله በአላህ መንገድ ላይ في سبيل الله በአላህ መንገድ ትግል እያደረገ ባለበት ሰዓት አንድን ቀን አይጾምም ኢላ ባዕደ الله አላህ ያራቀለት ቢሆን እንጂ بذلك اليوم በዛች ቀን በዛች ቀን ጾሙ አወጂ ከፊቱ ላይ አናረ እሳተን ምን ያክል 70 خريفا ለሰባ አመት በተው ሰባ ክረምት ማለት ሰባ አመት ማለት ነው ለሰባ አመት ያክል የሚያስከር ጉዞ እሳትን ያራቀለት ቢሆን እንጂ ሲሉ ነብዩ አለይሂ ሰላቱ ተናግረዋል ነው ስለዚህ ትርፍጾም ያለው ደረጃ በተለይ ፊሰቢላህ በአላህ መንገድ ላይ ትግል እያደረገ ባለበት ሁኔታ ጾም መጨመር የዒባዳ ዒባዳ በመሆኑ ትልቅ አጅር ተሰጠው ወዚርወቱ ሰናሚህ الجهاد في سبيل الله ተብሏል ትልቁ ሻኛው ምንድነው የእስላም ቢባል ጂሃድ ነው ተብሏል ጂሃድ ላይ ያሉ ደግሞ ጾም መጾም በጣም ከባድ አጅር ነው የሚገኘው ባይሆን ቢሰቢልላህ ባለበት ሰዓት የጾመ ሰው የሚያህል አጅር አለው ምንለው ከጂሃድ የማያስቀረው የማያደክመው ከሆነ ማለታችን ነው እሱንስ የሚያስቀረውና የሚያደክመው ከሆነ ትልቁ የኢባዳ ደግሞ ጂሃድን መተው ስለሚያመጣበት ይሄ አጅብ ሊገኝ አይችልም ማለት ነው መጾም የሚኖርበት የግድ የማይደክም ከሆነ ነው ስለዚህ ጾም ትልቅ አጅር አለው በተለይ ደግሞ በጂሃድ ላይ ያሉ መጾም የአጅር አጅር ያስገኛል ነው ቀጥታ عائشة رضي الله عنها قالت كان رسول الله صلى الله عليه وسلم يصوم حتى نقول لا يفطر ويفطر حتى نقول لا يصوم ما رأيت رسول الله صلى الله عليه وسلم استكمل صيام شهر قط إلى إلا رمضان وما رأيته في شهر أكثر منه صياما في شعبان متفق عليه مسلم وعن عائشة رضي الله عنها أنها قالت كان رسول الله صلى الله عليه وسلم يصوم حتى نقول لا يفطر ويفطر حتى نقول لا يصوم وما رأيت رسول الله صلى الله عليه وسلم استكمل صيام شهر قط إلا رمضان وما رأيت في شهر أكثر منه صياما في شعبان متفق عليه واللفظ لمسلم ከአይሻ ተዘግቧል ስራዋን አላህ Subhanahu Wa Ta'ala ይወደድላትና ነብዩ አለይሂ ሰላቱ ወሰለም ትርፍ ጾም ያበዙ ነበር ካነ የሱሙ ካነ ረሱላህ የሱማ ይጾሙ ነበር አለች ሀታ ነቁለ ላይ ፍጥሩ እንደሚያፈጥሩበት ጊዜ ታቸው ይሄ ሰውዬ እንደጾሙ ማርጀታቸው እኮ እንደጾሙ መቀጠላቸው እኮ ነው እስከምንላቸው ድረስ ይጾሙ ነበር አለች ደግሞ ሲያፈጥሩ አንዳንድ ጊዜ በስላቸው ወይፍጥሩ ያፈጥራሉ ሐታ ነቁረ ላይሱሙ መጾሙን አቋረጡት መሰታውት መሰለኝ ብለን እስከምንገምት ድረስም ደግሞ አንዳንድ ጊዜ ያቋረጡታል ትርፍ ጾም እንዲሁም አብዛቱ ይወደዳል የተወሰነ ጊዜ ምግብ ማለቱም ይቻላል ነው የሚያሳየው በጥቅሉ ማራይቱ ረሱላህ አለች የአላህ መልእክተኛ አላየሁም ኢስተክመለ ሲያመ ሸህርን የማንኛውንም ወር ሞልተው ሲጾሙ ቀጡ አንድም ቀን አላየሁም ኢላ ረመዳን የረመዳን ወር ካልሆነ በስተቀር ረመዳንስ በ29 ማለቀ በ30 ቀን አለቀ ይጾሙታል ነው طيب ወማራአይቱሁ አላየኋቸው ማሁን በድጋሚ አለች ፊሸሪን በወር ውስጥ አላየኋቸው ማክተረ ከሱ አብዛኛው የጾምለት ወርም አላየሁም ፊሻባን ማለት በሻባን ያየኋቸውን ያክል በሻባን ሲጾሙ ያየኋቸውን ያክል ከማንኛውም ወር ብዙን ቀን ሲጾሙ አላየሁም እንደውም ባንዳንድ ዘገባ ኑሩ ወር የጾሙት ነብዩ የላችሁም ከረመዳን በስተቀር እንዲሁም ከሻባን በስተቀር ባይሆን አንድ ቀን ሁለት ቀን ሲቀረው ከሻባን የማይጾሙት አንድ ቀን ሁለት ቀን የሚል ደግሞ አለ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲጾሙ በጣም ብዙ ቀን ይጾሙ እንደነበረ አንዳንድ ሲያፈጥሩም አከታተው ያፈጥሩም በአብዛይ ሻባንን በጾም እንደሚያሳልፉት ለዚህ ማስረጃው አይሻ ቀዷ ስኖርብኝ በሻባን በቀዷ ማውጣው እሳቸው በሚጾምበት ሰዓት የሚል ነገር ማለት ስለዚህ ሲፈልጉ ነብዩ አለይሂ ሰላቱ ሰላም አከታትለው ሳያፈጥሩ የሚጾምበት ጊዜ አለ ገማች የሰው በቃ ያፈጥሩ ማለት ነው ብሎ እስከሚገምት ድረስ አማን ሲያፈጥሩም ደግሞ አይጾምም ካሁን በኋላ ትርፍ ጾም የሚጾም አይመስለኝም ብሎ እስከሚገምታቸው ድረስ ማለት ነው ለምንድነው አንዴ አከታተሉ የሚጾሙት አንዳንድ ዘይ ደግሞ እንሁም የሚያፈጥሩት በተከታታይ ለምንድነው ከተባለ እንዳስፈላጊነቱ እንደመስላሐው ነው መጾሙ አስፈላጊ ነው ሲገኝ ይጾማሉ ማፍጠሩ አስፈላጊ ሲሆን ያፈጥራሉ ማለት ነው ብለው አብራቶታው ዑለማዎች ماشي <clears throat> وعن أبي ذر رضي الله تعالى عنه قال أمرنا رسول الله صلى الله عليه وسلم أن نصوم من الشهر ثلاثة أيام ثلاث عشرة وأربع عشرة وخمس عشرة رواه النسائي والترمذي وصححه ابن حبان طيب ነገ ሐሙስ ነው ነገ ስንተኛ ጨረቃ ነው ስንት ቀን ነው ነገ ሐሙስ ስንተኛው ቀን ነው ጨረቃው طيب እስከዛው وعن ابي ذر ከአቡ ዘር ተዘግቧል ስራቸውን አላህ Subhanahu Wa Ta'ala ይውደድላቸውና እሺ ነገ 12 ነው ጥሩ ሐሙስ 12 ከሆነ ጁሙዓ 13 ቅዳሜ 14 እሁድ 15 ሰኞም ሰኞ ነው ማለት ነው በተከታታይ ሊጾምባቸው የሚወደዱ ቀኖች ናቸው وعن ابي ذر رضي الله عنه قال امرنا رسول الله صلى الله عليه وسلم ان نصوم من الشهر ثلاثه ايام ከማንኛውም ወር ሶስት ሶስት ቀን እንድንጾም ነብያችን አዘውናል ሚነሸራ ከየወሩ 3 ቀን መጾም አዘውናል እነዛ 3 ቀኖች ግን ወሩ መጀመሪያ ላይ ወሩ መጀመሪያ ማከለ ላይ ወሩ መጨረሻ አካባቢ ላይ ምን ላይ ይሆኑ ለሚለው ተመራጩን ሰዓት እየነገሩ 30 10 13ኛው ቀን ማለት ነው و14 14ኛው ቀን ወ 15 አስራ አምስተኛ ቀን ላይ ምን ይባላል እነዚህ ቀናቶች አያም አልቢድ ብርሃናማ ቀኖች ይባላሉ ቀኑ በፀሐይ ሌሊቱ በጨረቃ የሚያሸበርቅባቸው ስለሆነ በድር ለይተ በድር የሚባል ነው ያው ዘውዳይ ነው ያ 14 ቀን ጨረቃ ለይተ በድር ይባላል ያው ስለሚያመሽ ስለሚያነጋ ሌሊት ሁሉ ብርሃናማ ስለሆነ ነው ስለዚህ እነዚህ ሶስት ቀኖች በየወሩ መጾሙ ይወደዳል ከነዛም ደግሞ 13ኛው 14ኛው 14ኛው ቀን ቢሆን በጨረቃው የምንቆጥረው ነገራችን በኢትዮጵያ በጥቅምት በህዳር እንደቆጥሩ በፈረንጆችም አይደለም በሚላዱ 13 14 15 የምንለው በጨረቃው ብዙ ሲደነጋገራል የምን 13 የምን 14 ነው ያለው በጨረቃው ያው አጋማሽ ማለት ነው ወሩ መሃል ላይ ኸይሩ ምራው ሳጡ አይደል ማከለ ላይ መጾም ይወደዳል ነው እንጂ አይ በ13 በ14 በ15 ላይ የወር ይመጣል ስለዚህ ነው መጾም ያለብኝ ከዛ ቀድሜ ነው ያለ ያለችህት ቀድማ መጾም ትችላለህ ዘግታ መጾም ትችላለህ ቢሆን ግን እነዚህ ቀናቶች ቢሆን ይመረጣል ነው ሌላው ደግሞ ሰኞና ሐሙስ መጾም ምንጊዜ ተወዳጅ ነው ስለዚህ ሰኞና ሐሙስ ከጾማችሁ አያመል ቢላይ ወራባችሁ ቢመጣ ችግር የለም አንድ ሰው ባዘቦቱ ለተነሱ ይሰግዳል ሱና ሶላቶች ይሰግዳል አመሙና ቋረራቸው አጅሩ አለው እኮ ችግር የለውም ባዘቦቱ የምትጾሙ ወቶቻችን ሰኞና ሐሙስም መሆን አያመል ቢትን በአጋጣሚ ወራባ ወራ እንትናችሁ ወራባ ወራ ደማችሁ ይመጣባችሁ ባለመጾማችሁ የአረፋ ቀን የወራ ባለመጣባችሁ ይችላል ያሹራ ቀን ይመጣባችሁ ይችላል ስለዚህ እዛን ጊዜ እንዳትቸጋገሩ አጅሩ አላችሁ የወራባችሁ ባይመጣ ለመጾም ዝግጁ ከሆናችሁ ከልባችሁ ከልብ ካለቀሱም ባይገድ ማለት በንያችሁ ታገኛላችሁ የማይጾመው ሰው ግን የማጾመው አናታችን ግን የወራባ ስለመጣባት እኔ ስለከለከለኝና ሳጾም ቀርቻለሁ ብትው ዋጋ የለውም طيب رواه النسائي والترمذي وصححه ابن حبان حديث حسن ነው ትርጉሙም ይሄን ይመስላል ነው እንዲህ ያሉ ሱናዎች እያሉ እነዚህ አያመል ቢት እንደይተው የማይጾሙ ሰኞና ሐሙስ እንደይተው የማይጾሙ ሰዎች በአመት አንድ ቀን እንደው የሞቱ በቀን ነው የተወደደ በቀን የሚያጨቃጭቀውን ቀን ካላከበር ይላሉ ምናከብረው ነው ደግሞ እኛ በመንፈልገው ነው አሉ የሚፈቀደውን የማይፈቀደው ነገር አድርገን እናከብረዋለን አሉ አምሮ ከማይቀበለው ያ ሁሉ ሱሐባ ያ ሁሉ አጅላ ያልሰራውን ስራ በመስራት ወደ አላህ እንቀርባለን ብሎ ማሰብ ማይሆን ነገር ነው ما لم يكن دينا للسابقين ላለፉት እምነት ያልሆነ ያልሆነ ነገር ኢባዳ ያልሆነ ለኛ ኢባዳ ሊሆነን አይችልም ብለዋል ሰለፎች